بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين سيدنا وحبيبنا وشفيعنا وقدوتنا محمد وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين أما بعد وندموتش توتش አባት እናቶች ልጆች በያላችሁበት ሁናችሁ ይህንን ፕሮግራም የምትከታተሉ ጠቃሚ ምክሮች ለእህቶች በሚል የጀመርነውን ትምህርት ዛሬ እንቀጥላለን ኢንሻአላህ ዛሬ እንግዲህ በአለባበስ ላይ ባሉት ነገሮች ላይ እናያለን አለባበስ ብቻ ሳይሆን ሌሎችንም እናያለን የሚችለውን ያህል ግን በዋነኝነት አለባበስ ነው አለባበስ ኢስላም ለሴት ልጅ ምን አይነት ልብስ መልበስ እንዳለባት አስተምሯል። ሴት ልጅ ብቻዋን ስትሆን፣ ሴት ልጅ ከቤተሰቦቿ ጋር ስትሆን፣ ሴት ልጅ ውጭ ስትወጣ፣ ሴት ልጅ ባሏ ጋር ስትሆን የተለያዩ የአለባበስ ስርዓቶች አሏት። አሁን ከቤት ሲወጣ ያለው ነው። ብቻዋን ስትሆን፣ ባሏ ጋር ስትሆን፣ ቤተሰቦቿ ጋር ስትሆን ብዙም ከእስላም ውጭ የሆነ አለባበስ ብዙ አላውቅም። ባሏ ጋር ስትሆን፣ ብቻዋን ስትሆን እንደፈለጋት መሆን ትችላለች። ዘመድ ጋርም ስትሆን ይህን ያህል ጋጠ ወጥ አለባበስ ይለብሳሉ ብዬ ብዙ አልጠብቅም። ያው ቢያንስ እነዚህ አውራት ሙገለዛ የሆኑት ከጉልበት እስከ እምብርት ያለ ለማንም ሰው ለዘመዷም ቢሆን ለአባቷም ቢሆን ልታሳይ አይገባም። ለመሰል ሴቷም ቢሆን አይሆንም። ግን ስትወጣ ነው። አሁን እኛ ጋር ያለው ሙሽኪላ ኢትዮጵያ ብቻ ሳይሆን በዓለም ላይ ያሉ የሙስሊም ሴቶች የተፈተኑበት የአለባበስ ስርዓት ከቤት ሲወጡ ነው። ከቤት ሲወጡ ፊትን መግለጥ አንዱ ትልቅ ፈተናቸው ነው። እጃቸውን መግለጥ ሁለተኛው ነው። እግራቸው መጋለጡ ሶስተኛው ነው። እነዚህ ሶስቱን ነው መቼም። ከዚህ ሌላ ያለውን ገልጣ ምትር ሴት አለች ብዬ አላስብም። ደረቷን የምትገልጥ የኛ ሴት የሙስሊም ሴት አትኖርም። ጸጉሯን የምትገልጥ አትኖርም። ፊትና እጅ እግር ነው። ፊትና እንትን ፊትን በተለይ በተመለከተ ፊት ከአውረት አንዱ ነው በሚል የአብዛኛው ዑለማዎች አቋም አለ። ሌሎቹ ደግሞ የለም ፊት በአውረት ውስጥ አይጠቃለልም በሚል ፊትና እጇን ብትገልጥ ሰውነቷን ሸፈነች እንትን ገለጠች ማለት አይቻልም። ስለዚህ ኒቃብና ቡርቆ ዋጅብ አይደለም የሚል ሙግት አለ። የፊቱ ክርክር ፊት አውረት አይደለም የሚለውን እንኳን ተከትለን ነው ካላችሁ እንደኔ ፊት የሚሸፈን የሚለውን ነው የምመርጠው። ግን ፊት መሸፈን ግዴታ አይደለም የሚለውን ነው መርጠን የምንኖረው የምትሉም ከሆነ አሁን ያለው ያወጣት ስርዓት እሱንም እያከበረ አይደለም። ፊት አውረት አይደለም ያሉ ሰዎች ራሳቸው ስትወጡ ፊታችሁን አስውባችሁ ደሜ ሲጠጣ የቆየ ውሻ መስላችሁ የተለያዩ ዲኮሮችን አርጋችሁ ጌጣጌጦችን አርጋችሁ ወርቅ አፍንጫችሁ እናንተን ላይ አርጋችሁ እንድትሄዱ አይደለም የተፈቀደ እንኳንስ ሳትለብሱ አይደለም ሳትሸፍኑ አይደለም ሸፍናችሁ እንኳን ስትወጡ በልብስ ላይ ሆናችሁ እንኳን የወንድን ልብ የሚያማልል ልብስ ለብሰው እንዳይወጡ ፈልተኽሩጅ ተፊላት ነው ያሉ ነቢዩ ስ ሰለም ራሷን ጣል አርጋ ትውጣ ነው የሚሉት እግሯ መጎተት አለበት ስንዝር ይጎተት ከእግሯ በታች ሲሉ ስንዝርማ ከሆነ ሳብ ስናደርገው በዚህኛው እርምጃ አንድ እግራችን ሳብ ሲያደርገው ተረከዛችን ሊታይ ነው ያረሱላህ ሲሏቸው እሺ ክንድ ይሁንላችሁ ብለው ነበረ። ያንን ሁሉ ትቶ እንኳን እስከ እግር ድረስ ነው የምናደርገው እንኳን ከተባለ እየተለበሰ ያለው ልብስ ግን ከላይ እስከ ታይ በሙሉ ተለብሶ እንዳልተለበሰ የሆነ ልብስ ነው። አንደኛው የሚለበሰው ልብስ በጣም ስስ ከመሆኑ የተነሳ የሰውነቱን ከለር ራሱ በሙሉ የሚያሳይ አይነት ይሆናል። ሁለተኛው በጣም ጥብቅ ያለ በመሆኑ ብትገለጥም ሰውነቷን ከዚያ የበለጠ ማየት የማያስፈልገው ያህል የሚያሳይ ልብስ ነው እየተለበሰ ያለው። አሁን ፊት መሸፈን አለመሸፈን ላይ ብቻ አይደለም ሙግታችን በልብስ ላይ አንዳንድ ሀገር ላይ እስከ መንግስት ድረስ ኒቃብ አይሆንም ብሎ ይሄ ፊት መሸፈን የለበትም፣ የወንጀለኛ መደበቂያ ነው ምናምን፣ የትምህርት የትምህርት ፈተና ማታለያ ነው ምናምን ነው ተብሎ አሉ። ከአንጀት ካለቀሱን ባይገድም ለምን ለምን አይገልጧቸውም? ፈተና ላይ እንዲገለጡ ይፈቅዳል እስልምና። ቃዲ ዘንድ ምስክር ለመሆን ሲመጡ የሚጠረጠር ቦታ ላይ ልናጣራ እንፈልጋለን ከታለ መገለጥ ይቻላል፣ ችግር የለውም። ፍተሻ ላይ ወንድና ሴት ነው የሚፈትነው። ለሴት ለሴት ተገልጣ መታየት ትችላለች። ምን ችግር አለው? ፍተሻ ላይ ግን ሀታ የአይነት ባልተመቻቸላችሁ እንኳን የምትኖሩ ሙስሊም ሴቶች የተለበሰው ልብስ እንዲህ ፍጥጥ ያለ ውጥር ያለ ጉጥር ያለ ነገር ሙሉ በሙሉ ያለውን አካል እያሳየ የሚሄድ ልብስ በጣም አደገኛ ነው። አላህን ያስቆጣል። ከዚያ የመጡትን ሞዴሎችና ሞዳዎችን በሙሉ የመጀመሪያ የሚያስተናግዱት የሙስሊም ሴቶች ይመስላሉ። ይሄ ነገር እንደው በዚህ ከቀጠለ በጣም አስጊ ነው። አሁን የኒቃብ ነገር ብቻ ሳይሆን ኒቃብ ላይ ያለው ክርክር ላይ ሳይሆን ያለው ነገር እንዲህ ዑለማዎች እንዲህ ብለዋል፣ ኺላፍ አለው ብለዋል፣ እንዲህ ብለዋል ይሉናል። ሱብሓነላህ ኒቃብ መልበስ ለሙስሊም ሴቶች ክብር ነው። ራሳችሁን በመሸፈናችሁ ተከብራችሁ ነው ያላችሁት። ተገላልጠው የሄዱ ሴቶች በተለይ ተዋውበው ይሄ ብጥስጥስ ያለ ልብስ ለብሰው በሆነ አጋጣሚ ላይ ቢደፈሩ በሆነ አጋጣሚ ላይ ችግር ቢደርስባቸው ምክንያቶቹ ራሳቸው እነሱ ናቸው። ይሄ በጣም ሊታሰብበት የሚገባ ትልቁ እንትን ነው ያጋጠመው ፈተና ነው። በሴት ልጆቻችን ላይ የተጋፈጠው ፈተና ነው። እስላምን ትፈልጋለች፣ ራሷን ጠብቃ መሄድ ትፈልጋለች። ከዚያ ደግሞ ስልጣኔ ተብሎ በቴሌቪዥንና በሬዲዮ የሚሰበከው ሜዳው ላይ እና የትምህርት ቤቱ የሚደረገው ጥሪና ጩኸት ደግሞ ያደነቁራቸዋል። ውጥረት ላይ ነው፣ ተጨንቀው ነው ያሉት። ቆራጥነት ይፈልጋል፣ ጨካኝነት ይፈልጋል። አዎ እንደ ማንም ማንም ወንድ ላያናግርሽ፣ ማንም ወንድ ላይቃለድሽ፣ ላያጫውትሽ፣ ላይቀርብሽ ሁሉ ይችላል። ይሄ ትልቅ ክብር ነው ላንቺ። እንዲህ በመሆኑ ልትደሰች ነው የሚገባሽ። ሌላው በየቤቱ የሚሰቀሉ የፎቶግራፍ አይነቶች አሁን አሁንማ በጣም ትላልቅ ፎቶግራፍ ሳይቀር እየተሰቀለ ነው ያለው። ፎቶግራፍ የካሜራ ፎቶግራፍ በዚያ በተከለከለው ፎቶ ውስጥ አይጠቃለልም ይጠቃለላል የሚል የመሻይኮች ክርክር አለ። ቢሆንም ግን ይፈቀዳል ያሉትም ቢሆኑ የዚህ የካሜራው ፎቶግራፍ ይሆናል ያሉም ቢሆኑ ሳሎን ላይ ሊቀመጥ የባልና የሚስት ሲጎራረሱ አብረው ሲጨፍሩ የተነሳ ፎቶግራፍ ተቀምጦ የመጣ ሰው ሁሉ እየገለጠ እንዲያየው አልበም ላይ እንዲቀመጥ አይደለም። የባልና የሚስት ፎቶግራፍ አንድ ላይ ተቀምጦ ሳሎን ላይ የመጣ ሰው ሁሉ ሰላም እንዲላቸው አይደለም። እንዲህ ይህንን የፈቀደ አንድም ሰው አላውቅም በኢስላም ስም። ስለዚህ የፎቶግራፍ ነገር በጣም ሊታሰብበት የሚገባና አሳሳቢ ደረጃ ላይ የደረሰ መሆኑን ነው። ጋብቻ በጋብቻ ላይን በተመለከተ ጋብቻ በጋብቻ ላይ ማለት ከአንድ በላይ አንድ ወንድ ከአንድ በላይ ሁለት ሴት፣ ሶስት ሴት፣ አራት ሴት ማግባት እንዴት ነው? በሸሪዓ መቼስ ፍቃድ አለ፣ ሸርጦች አሉት እንጂ አልተፈቀደም ብሎ እስላም አይፈቅድም ብሎ ይሄ በፍጹም ሊሆን የማይገባው ነው ብሎ ማውገዝ እኮ ክልክል ነው። ሀታ መንግስታት የዓለም ምናምኖች በሙሉ ተነስተው ሊያወግዙት ይችላሉ እነሱ። አንቺ ግን ልትቀበይ አይገባሽም። አንቺ ችለሽ ለምን አልተቀመጥሽም? አትገደጅም። ተፈቀደ ማለት ማድረጉ ግዴታ ነው ማለት አይደለም። ተፈቀደ ማለት አንቺ ደግሞ ሁለት ሁለተኛ ሲመጣብሽ እሺ ብለሽ የግድ መቀመጥ አለብሽ ማለት አይደለም። ግን ሸርዑ ሸርጡን አሟልቶ ለሚገባ ሰው የፈቀደ መሆኑን ማመን መቀበል ግድ ይላል። ብዙ ሴቶች አጠገብ ቁርአኑን ራሱ ማውራት የሚያስፈሩ ያህል ደርሰዋል። አንዳንድ መሻይኾች፣ አንዳንዱ ሰዎች ይህንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰርና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል። አሸማቀቃችሁት ዑለማውን ሁሉ ዳዒውን ሁሉ። ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲወራ በጣም አንገቱን መድፋት ጀመረ። ተው ተው ተው እባክህ ነገር እኔ እባክህ እንዲሰማብኝ አልፈልግም። እየቀለዱም ቢሆን በጣም ነው የሚሸማቀቁት። ወላሂ ልንገራችሁ ይሄንን ህግ አልተፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ። በቁርአን ነው የተፈቀደው። ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ትቅሲሙ ፊል የታማ በየቲሞቹ ላይ ፍትሐዊ አንሆንም ብላችሁ ከሰጋችሁ የቲም ያልሆኑ አባት ያላቸው ወንድም ያላቸው ተከራካሪ ያላቸውን ሴቶች ብትፈልጉ ሁለት ሁለት ሶስት ሶስት አራት አራት አግቡ ነው የሚለው አላህ። እነዚያኞቹ ግን ተከራካሪ ስለሌላቸው ፍትሃዊ የምትሆኑ የሆነ እንደሆነ ነው እነሱን ማግባት ነው የቲሞችን። አባት፣ እናት፣ ወንድም፣ አጎት፣ አክስት ብሎ የሚሟገትላት ያላት ሰው ግን ፈንኪሑ ማጣበለኩም ሚነ ኒሳ መስና ወሱላሰ ወሩባ ስለዚህ ጋብቻ በጋብቻ ላይ አይሆንም፣ አይፈቀድም፣ ሊሆን አይገባውም። አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው። ወንድ ይሆናል ጻፈ። ቁርአን እኮ ነው ወንድ ጻፈው ሴት ጻፈው እኮ የሚባል ነገር የለም። ነብዩ አለይሂ ሰላቱ ወሰላም ከአንድ በላይ አግብተዋል። ሌሎቹ ሱሐባዎችም እንደዚሁ አግብተዋል እያለ አግብተው እያለ ቁርአን ምንም ነገር አልወረደም አልከለከላቸውም አስር ሚስት ይዞ የመጣ ሰው ነበረ በነብዩ ጊዜ በቃ አራቶቹን ምረጥና ሌሎቹን ፍታ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም በነብዩ ብቻ አይደለም የተጀመረው ከዚያ በፊት የነበሩት ነብያቶችም ሁለት ሁለት የነበራቸው ብዙ ሚስቶች የነበሯቸው ሰዎችም ነበሩ ስለዚህ የጋብቻ ከአንድ በላይ ወንድ ልጅ ከአንድ ሴት በላይ የማግባት ፍቃድ ያለ መሆኑን መሰረታዊ ነገር ማመን ያስፈልጋል። ሴቶች ላይ በጣም ይህንን የምታወራ ሴት የምትደግፍ ሴት እኔ እንደው ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት የሚያልፉት ይመስለኛል። አንዷ እንደዚህ ላይ ታውቃለች። ቁርአን ስቀራ ይሄ እዚህ ቦታ ላይ ስደርስ ተሎ ነው የማልፈው። መልእክቱን ላለመረዳት ነው ተሎ ምክንያቱም ቁርአን እንዳልጠላ ፈራለሁኝ አለችኝ። ይህ ታዛዥነትን የአላህን ታዛዥነት የረሱሉ ስ ሰለም አክባሪነት ማጣት ይመስላል ይሄ እና አይ ይሄ እኮ ስለማልፈልገው ነው። አንቺ ካልፈለግሽ ችግር የለውም እኮ ወንዱም ራሱ እኮ እኔ እንኳን ሁለት ላገባ አንዷንም አልቻልኳትም እያለ ነው አብዛኛው ወንዱ እኮ አንዷንም ተቸግሬ ነው ሰው ለምን አታገባም ስለሚለኝ የሰው አፈርቼ ነው እንዲያው አንድ ልጅ ወልጄ የተካው መስሎኝ ነው የሚል እኮ አለ። አንዳንዱ ደግሞ ሁለት ሶስት ሴት ማግባት የሚችል ማስተናገድ የሚችል አቅም ያለው አስተሳሰቡ ጦሩ ኃላፊነት የሚሰማው ኃላፊነቱን ሊወጣ የሚችል አለ። ሌላ ደግሞ መፍትሄ እኮ ነው። ለምሳሌ አንድ ሚስት ያገባ ሰው አንድ ልጅ እንደወለደች ብትታመም ለግንኙነት የማትሆን ጤናዋ የተዳከመ ግን አልሞተችም አለች። ምን ያርጋት የሰውዬ? ይፍታና ሌላ ያምጣ? ለምን ይፈታል? እሷ በነበረችበት ቤት የታመመችም ቢሆን ትኑር፣ ትቀመጥ። እሱ ደግሞ ጤና አላህ ሰጥቶታል። በዚህ እድሜው ጀምሮ ከሴት መራቅ የማይችል ስለሆነ ወንጀል ውስጥ ከሚገባ አግብቶ መፍትሄ ያምጣ። አንድ ልጅ ብቻ ወልዶ መቅረት የለበትም። አስር ለመውለድ አስቦ የነበረ ሰው ዘጠኙን ከሌላዋ ይውለድ፣ ምን ችግር አለው? የጋብቻን መልእክት ካለመረዳት የተነሳ እንጂ በትክክል ጋብቻ መልእክቱ ትውልድን መተካት መሆኑን ተረድቶ ያለ ማህበረሰብ ይህ አይከብደውም። የጭራሹን የማትወልድ ሴት ቢኖረው ምንድን ነው የሚያደርገው ሰውየው? ሊፈታ ነው? ሊያባረራት ነው? ብዙ ሰው እንደዚያ ነው የሚያደርገው አሁን ሁለተኛ ብለምን ግብታት ወልድ ስለው በፍጹም የመለያየት ፈልጋለሁ ምን አደረቀ የተወልዳለች መስሎ ነበር በቃ አልሆነችም ነው ላ እስላም ለምን በዚህ ትፈታለች ነው ምክንያቱም አትወልድም ከተባለ ያኛውም ልጅ ስለሚፈልግ አይፈልጋትም እቺ ሴትዮ በቃ ብቻዋን ባድዋን ለማስቀረት ነው ይሄ ደግሞ እስላም እንትን የለውም እስላም ይሄንን ጋጠወጥ መመሪያና ህግ አይፈቅድም ከዚሁ ጋር በተያያዘ ዘር ማቋረጥን ሄዶ ማምከን ማህፀኑን ማስወጣት ማስገልበጥ ወይም ለተወሰነ ጊዜ እንዲያቋርጥ ማድረግ በመድኃኒትም ይሁን ሉብላው ላይ እንትን በማስቀበርም ይሁን ሌሎችንም በማድረግ አልወልድም ስትወልድ እኮ ነው መጋባ የጋብቻ ፋይዳው እኮ በአንድ በኩል ስሜትን ማርካ ቢሆንም በሌላ መልኩ ደግሞ ትውልድ ማፍሪያም ነው። ተዘወጁል ወዱደል ወሉድ አፍቃሪና ወላድን ሴት አግቡ ነው ያሉት ነቢ ሰለላሁ ዐለይሂ ወሰለም። መውለድ አለባችሁ ማለት ነው። ፈኢኒ ሙካሲሩን ቢኩሙል ኡመም የውመል ኺያማ እኔ የቂያማ ቀን ከኡመቶች ጋር ፎካከርባችኋለሁኝ ብዙ ሰው ተከታዩ ሆኖ የሚመጣለት ተብሎ ስለሚነሳ እኔ ብዙ ሰው እንዲኖረኝ እፈልጋለሁ ውለዱ ነው መውለድን እሺ ብላ ከወለደች በኋላ ደግሞ እናት ልጆችን በማሳደግ ጉዳይ ላይ ችላ ማለት በተለይ እናቶች ልጆቹን እንክብካቤ ካላደረጉ አባቶች ለጉርሳቸው፣ ለልብሳቸው፣ ለትምህርት ቤታቸው፣ ለሕክምናቸው፣ ለቤታቸው፣ ለመኖሪያቸው ምን ይለፋል። ከዚሁ ጋር ደግሞ የልጆቹን ስነ ስርዓትና ምናምን ይከታተላል ካላችሁ አቅሙ ካለ ማድረግ አለበት። ግን የእናንተም እርዳታ የግድ ይፈልጋል። እርግጥ አልሐምዱሊላህ በዚህ ኢትዮጵያውያን ሴቶች አትታሙም። ኢትዮጵያውያን እናቶች በዚህ ከፍተኛ መስዋዕት የከፈላችሁና ብዙ ትውልድ ያዳናችሁ እንደሆነ እናውቃለን። ቢሆንም ግን የተለያዩ የማይረቡ ልምዶችንም ታለምዳላችሁ። ፋቂድ ሸይ ላይ ወዕጢሁ ናችሁ። የሌላችሁን ነገር ስለማትሰጡ ያልተማራችሁትን ስለማታስተምሩ እናቶችና እህቶች በዲናችሁ ላይ ከፍተኛ ጉድለት በመኖሩና ባለመማራችሁ ዲን ልታስተምሩን አልቻላችሁም እንጂማ አቅማችሁ የፈቀደውን ነገር በደንብ ነው ተንከባክባችሁ፣ ችግራችሁን ችግር አርጋችሁ፣ ስቃያችሁን ስቃይ አርጋችሁ፣ ባሎች በየቦታው ጥለዋችሁ ሲሄዱ፣ ሲሰደዱ፣ ሲጨፍሩ፣ ሲሰክሩ፣ ሲቅሙ እናንተ ግን ቤታችሁ ትር ብላችሁ ልጆቻችሁን አሳድጋችሁ ለቁም ነገር ያበቃችሁ እናቶች ማዕት ናችሁ። ግን ሱብሃንአላህ አብዶ የምታለምዷቸው እናንተው ናችሁ። የተለያዩ የልደት በዓል፣ የተለያዩ በየጊዜው የሚደረግ የመንደር በዓላት በሙሉ ለምደው ነው የሚመጡት ልጆቹ። ይህንን ልምድ ከየት ነው ያገኙት? እናንተ ጋር ያዩትን። ገና ገና ከፍ ከማለታቸው በፊት ቡና እንዴት እንደሚያፈሉና ቡና እንዴት አድርገው ጀባ እንደሚሉ ነው የምታሳዩቸው። እና ይሄ ያው መለመድ ያለበት ለዚህ ነው ጥሩ እናት መርጠህላታል ወይ የሚባለው። አንድ ህፃን ልጅ አንድ ልጅ ከአባቱ ሊያገኘው የሚገባውን ክብካቤ ጥሩ ሚስት ጥሩ እናት ሊመረጥለት ይገባል። ከጥሩ እናት መወለድ አለበት። ጥሩ እናት ማለት መልኳ ጥሩ ብቻ አይደለችም። ጥሩ እናት ማለት ዘሯ ጥሩ የሆነ ማለት ብቻ አይደለም። ጥሩ እናት ማለት ቁመናዋ፣ ባህሪዋ ብቻ አይደለም። ዲኗም ዲኗንም የምታቅ ማለት ነው። ፈዝፈር ቢዛቲ ዲን ተሪበት የዳክ ስለዚህ ልጆቹን ማሳደግ የልጆቹን ስነ ስርዓት በጥሩ እንዲሆን ከተፈለገ ከእናቶች ጋር የተወሰነ ጥንካሬ ማድረግ ያስፈልጋል። ሴቶች በዚሁ ዓለም ላይ ከበዚሁ ጉዳይ ላይ ከሚፈጥሩት ስህተት ውስጥ ፍች እነሱ ናቸው ብዙዎቹ ምክንያቶቹ። ሴቶች ወንዱ አትብላ አትበለው ግን እንዳይበላ አድርገው ነገር አለብን ፍች እንዲጠይቁ ሴቶችን ሊገፏቸው ይችላሉ። ወንዶች ያማርሯቸዋል፣ ይንቋቸዋል፣ ችላ ይሏቸዋል። ከዚያ በኋላ ሴቶቹ ብስጭት ይሉና እንግዲያው ማፍታን ይላሉ። ፍቻ አትጠይቁ ሴቶች እህቶቼ፣ ፍቻ አትጠይቁ። ወንዶች ስልችት ብለው ያሉ ወንዶች ጫፍ ላይ ያሉ ወንዶች እንግዲያው ማካልሽ ፈትቼሻለሁ በኋላ ለምን ፈታህ ሲባል ፍታኝ ስላለችኝ እታነቃለሁ ስላለችኝ ይላል። አሳማኝ ምክንያት ሳይኖራት ከባሏ እንድትፈታ ፍቺ የጠየቀች ሴት ጀነት ሐራም ነው በሷ ላይ። ጀነት መግባቱ እኮ አይደለም ሽታው አይገኝም። የጀነት ሽታው ከመቶ ዓመት የሚያስከድ ርቀት በኋላ የሚታይ የሚገኘው የጀነት ሽታ እንኳን አታገኝም። ትዳር ላይ ከፍተኛ እንቅፋት እየሆነ ያለው የሴቶቹ የፍች ጥያቄ በጣም አደገኛ ሆኗል እና እንደው ይሄ ትዳር አምሮ ሰምሮ እንዲቀጥል ከፈለጋችሁ አትከራከሩ አይባልም። መቼም አትጣሉም፣ አልቻል አልቻልንም። ግን ተቻቻሉ፣ ታገሱ። በይበልጥ ፍች ጥያቄ አታንሱ ከአቅማችሁ በላይ ካልሆነባችሁ በስተቀር ከአቅሙ በላይ ከሆነ መቼስ ምን ይደረጋል أسأل الله ربي بأسمائه الحسنى وصفاته العلى أن يوفقني وإياكم لما يحبه ويرضى ويجعلني وإياكم من الذين يستمعون القول فيتبعون أحسنه إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته ربض الجنة الخضراء بهاء قطفنا من نسائمها الثمينة بني قومي إلى القرآن هبوا نعش أبدا